أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሆናችሁ ይህን በድምጽ የምትከታተሉ ሁሉ ዛሬ የምናየው ሱረቱል ዩሱፍ ከዘጠና ሶስት ኢዝሀቡ ቢቀሚሲ ሃዛ ይህንን ቀሚሴን ውሰዱና ፈአልቁሁ አላ ወጅሂ አቢ በአባቴ ፊት ላይ ጣሉት የእቲ በሲረን አይናማ ሆኖ ይመጣል ወይም ያቲ በሲረን የሲር በሲረን አይናማ ይሆናል አይኑ ይገለጥለታል አይኑ በልቅሶ በሐዘን ነው የጠፋው ደስታ አይን ይገልጣል በቃ ሐዘን ጭንቀት ምናምን ድንብርብር ነው የሚያደርገው ከዚያ ያ ነገር ሲለቅ ማሻ አላህ እንዲሁ አጎንብሶ የጀመረ ሰው እኮ ቀና ይላል የታመመ ሰው ብድግ ይላል በተለይ ህመሙ ከዚህ ጋር የተያዘ ሰው ያቲ በሲራን ወአቱኒ ቢአህሊኩም አጅመዒን ይህ ተቸግረናል መሰና ወአህለነ ዱር እያላችሁ የምታደርጉኝ ቤተሰቦቻችሁን በሙሉ ይዛችኋቸው ነው እኔ እንደናንተ አይደለሁም ولما فصلت العير የንግድ ማህበረሰቡ ግብፅን ሲለቅ ቃል አቡሁም ያዕቁብ አሉ ኢኒ ለአጅዱ ሪሐ ዩሱፍ የዩሱፍ ሽታ የዩሱፍ ጠረን መጣልኛሉ አሉ ለውላ አን ትፈንዱን ሞኝ ባትሉኛሉ። አሉ ቃሉ ተላ እነከ ለፊ ضላሊከ ልከቢር አንተ እዚያ አብረው ያሉ ሰዎች አንተ እንደው የድሮ ሞኝነቱ አልለቀቀህም አንተ ሰው እያሏቸው ፈለማ አንጃ አልበሺር አብሳሪው ሰውዬ ሲመጣ سمتا ألقاه على وجهي قميص ورور الله في ذات لي فارتد بصيرا أينما هنا تغيروا قال ألم أقل لكم إني أعلم من الله ما لا تعلمون تا الله እናንተ የማታውቁትን ያውቃለሁኝ ብዬ ነግራችሁ አልነበር ቃሉት ያ አባነ እስተግፊር ለና ذنوبنا አባታችን ወንጀላችንን እንዲምረን አላህ ምህረት ለምንልን እና ኩና ኻጢኢን እኔ ተሳስ እኛ ተሳስተን ነበርና አሉ ቃል ሰውፈ አስተግፊሩ ለኩም ረቢ ምን ችግር አለው አላህን እለምንላቸዋለሁ እኔንማ ከተቀበለኝ ባይሆን አሁን አይደለም የምቀበለው የምለምንላችሁ ብቻዬን ሲሆን سهون سحر الليل لاي ገለልተኛ ስሆን ሰሐረ ለይል ላይ ሰሑር ላይ ነው የምለምንላችሁ አውቃተ ሊጃባ ለምኜ من الله የምለምንላችሁ إنه هو الغفور الرحيم ما ماري زينا إن الله فلما دخلوا على يوسف يوسف قاس درسو آوى إليه أبوي أبات الناس وتشاتشون أكفوا يوسف وقال ادخلوا مصر إن شاء الله آمنين አላህ ይጨመርበት የአላህ ፍቃድ ይሁንና በሰላም ግቡ ወደ ግብፅ አገር አሉ ወረፋ አብወይሂ አለል አርሽ እሳቸው የነበሩበት አልጋ ላይ ወረዱና አባትና እናታቸውን አልጋ ላይ ቁጭ አድርገው እስራቸው ሆነው እግራቸውን እያሹ ወከሩ ለሁ ሱጀደን እነሱና ልጆቻቸው እንዳሉ ስጁድ አደረጉ ነሱ እጅ ነሱ ለሳቸው ወቃለ ያ አበቲ አባቴ ያሉ ምስር አላቸው አባትና ልጅ هذا تأويل رؤياي من قبل قد جعلها ربي حقا يقدر بلجنة ينقركونا يا لا تقصص رؤياك على إخوتك يا الكي يهل مفتشهن وتبينين على الفاتشو سجد አደረጉ سجد አደረጉ ሞቱ ታመሙ ሞተ ሲባል ሰርግ ልታሰርግ ነው ሰርግ ምናምን ሲሆን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 ربي لطيف لما يشاء የኔ ጌታ ለሚፈልገው አዛኝ ነው إنه هو العليم الحكيم الله ጥበበኛና አዋቂ ነውና አለ ربي ጌታዬ قد آتيتني من الملك አተይተኒ ሚነል ሙልክ ከስልጣን ይህንን የማይመናውን አሁን ያለውበትን ስልጣን ሰጥተኛል ወዓለምተኒ ሚን ተዊል ልአሓዲት ከህልም ፍቾችም የምችላቸውን ያህል አስተምረኸኛል ፋጢረ ሰማዋት ወልአርድ አንተ ሰማይና ምድርን ፈጣሪ ነህ أنت ولي في الدنيا والآخرة أنت يدنيام يآخرام وداجنا دنيام لا كذا ከተወረወርኩበት አደገኛ ቦታ ለዚህ ያበቃኝ አንተ ነህ ተወፈኒ ሙስሊመን አየህ ይህን ሁሉ ለፍተው ለፍተው ይህን ሁሉ መከራይተው ተወፈኒ ሙስሊመን ሙስሊም አድርገህ ግደለኝ وألحقني بالصالحين بآخرام كصالحوش قارا أدرقين كاباتوش كن يعقوب كن إبراهيم كن إسماعيل كن السقارا أدرقين يالو ذلك على الله ይህ ታሪክ አሁን ያነሳውላችሁ ታሪክ ምን አንባኢ الغيب من الانباء المغيبه ካንተ ከሩቅ ከሆነ አንተ ከማታውቀው አንተ ልታወራው የማትችለው ልደርስበት ከማትችለው ዜና ነው ኑሂህ ኢለይክ ወደ አንተ ወህይ ያወረድነው ወማ ኩንተ ለደይህም እነሱ ጋር አልነበርክም ኢዛ አጅመዑ አምረሁም ጉዳያቸውን ውሳኔያቸውን በአንድ ሲወስኑ ወሁም የምኩሩን በዩሱፍ ላይ እያሴሩ وما أكثر الناس ولو حرصت ቢሙእሚኒን መሐመድ ሆይ ብዙ ሰዎች አንተ ብትጓጓ እንኳን አማኝ አይደሉም ብዙዎች አምነናል ቢመስላቸውም ውስጣቸው ሲፈተሽ ደካሞች ናቸው وما تسألهم عليه من أجر አንተ እኮ ምንም አይነት ክፍያ አትጠይቃቸውም إن هو إلا ذكر للعالمين ቁርአን ለዓለማት ማስታወሻና መገሰጫ እንጂ ሌላ ምንም አይደለም وكأين من دابة في السماوات والأرض وكأين من آية في السماوات والأرض ስንትና ስንት በሰማያትና በምድር ውስጥ ያሉ ተአምሮች ስንትና ስንት ናቸው የሙሩን አለይሃ ሰዎች በእነሱ ላይ የሚያልፉበት የሆነ ወሁም አንሃ ሙዕሪዱን ግን ተአምር መሆናቸውን ምንም አይነት ጆሮ ሳይሰጧቸው አይን ሳይሰጧቸው አሉባሌ ነገር አድርገው የሚያልፋቸው ብዙ ናቸው وما يؤمن أكثرهم بالله إلا وهم مشركون ብዙዎች በአላህ አያምኑም በአላህ ሌላ ጣዖት እያመለኩ እንጂ በአንድ በኩል ጀበና በአንድ በኩል ሸህ በአንድ በኩል መቃብር በአንድ በኩል ኢሳን በአንድ በኩል ገብርኤልን በሌላ በአላህ አምነናል የሚል ሰው ሁሉ ሲፈተሽ በጎኑ ሌላ የሆነች ውሻል ነገር አያጣም አንዱ የስነይን ቀን አለ የሰኞ ቀን አለ ሌላው የሮብ ቀን አለ ሌላው የቅዳሜ አለ እነዚህ እነዚህ ዋና ዋናዎች ናቸው። የቅዳሜው ማን ነበሩ ስማቸው? ሸኸደር የአሮጌ ልብስ ምናምን የሚለባብሱት እዚህ ሀገር ሸኸድር የሉም ማለት ነው አይደል? አላየውም እንደዚህ ደሴ መቼስ የተቀዳደደ ልብስ የለበሰ የተጣጣፈ የተጣጣፈ ጃንጥላ ያዘ ሰው ይሄ ኸድር ነው። በተለይ ቅዳሜ ቀን ብቅ ካለ ይኸው በጠዋቱ መጡብን ይላል የደሴ እኔ የሚገርመኝ ደሴሳቸው አሉ ደግሞ ጎንደር ላይም እንደዚህ ያለ ከመጣ ጎንደርም ሰው ቀድር ይላል ብዙ ነው ማለት ነው ቀድር የሚባለው አ በየቦታው ይገኛል ወይስ ምን ማለት ነው የለም ማለት ነው አሁን ብዙ ሰው ብዙ ቀድር ኑሮ ሳይሆን ቀድር አንድ ነው አሮዬ ጨርቅም አይለብስም እንዴት ይሆናል እንደዚህም መልኩ መምጣትም አቅሙም ስልጣኑም የለውም በህይወትም ያሉም አይመስለኝም እንደሌሉ ነው የምናውቀው እኛ ነብዩ አለይሂ ሰላቱ ወሰለም ሲላኩ በህይወት ቢኖሩ ካሉበት ቦታ ተሯሩጠው መጥተው ነቢ ጋር አብረው መሰለፍ ነበረባቸው ነብዩ አለይሂ ሰላቱ ወሰለም ብዙ ጊዜ ለጀሃድ እንደ ከድር ያለ ጀግና ይፈልጉ ነበር አልተገኙም ስለሞቱ ነው እንጂ ቢኖሩ ነብዩ አለይሂ ሰላቱ ወሰለም ኑረው እንዴት መጥተው መዲና ነው ዘይሩ እሳቸው ጋር ለምን አይዋቁ ለምን አይታዘሩ ለምን አያስተምሩ ለምን እሺ እሳቸው ባሉበት ነብዩ አሉ ምን ያደርጋ ብለው እሳቸው ከሞቱ ከሞቱ በኋላ ካሉ ዓለም በሙሉ ጃሂልያ ሲጫወትበት ምን ይሰራሉ ኸድር አሉ የጨርቅ ለብሰው ወሎ ላይ ደሴ ላይ አረ ብዙ አለ ማስረጃ ላለመኖራቸው ብዙ መረጃ መጥቀስ ይቻላል ግን ችግር ነው አንዳንድ ሰዎች ተው ሪዝቃችንን አትዝጋ የደሴ ሰው አንድ ጉርሻ አያጎርሰንም እነዚህ እነዚህን ካላወራን ነው የሚሉት والله انفاق في سبيل الله ጥሩ ነገር እንደሆነ ብትመክረው በነጣ እንደውም በእخلاص ነው የሚያበላ ችግሩ ይሄ በውሸት የሚባል ነገር አልከዚብ አለ አረብ አይ አረብ እኮ ሲናገር ቁርአን ቁርአን የሚመስል ምሳሌ ያለው እኮ አልከዚብ ወይን ገዳ ላይ ወአሻለ ምሳ ቢያበላ ራታ ያስደግንም ውሸት ብዙ ሰው እንኳን ገቱን ደፋ እነዚህ እያለ አሁን ሰው አይ እነዚህ እኮ ሲያጭበረብሩ እነዚህ እኮ ህፃናት ይሄን አጠጡት ይሄን ሰሩለት እያሉ በገመድ ሰው ሲያስሩ የነበሩ ሰዎች ናቸው እያለ ስለዚህ واكثر الناس وما يؤمن اكثرهم بالله الا وهم مشركون አብዛኛውን ጊዜ ፈትሽ እንደው ምንድነው የሚባለው የባህል አምልኮት ምንድነው የባዕድ አምልኮት የሚባል ነገር የለም የባዕድ አምልኮት አሉ ሰዎች እኮ ባዕድ አምልኮት ውስጥ መግባት የሌለበት ግን ባዕድ የሆነ ሰዎች ግን የሚያመልኩት ብዙ ነገር አለው መቼ ይታወቃል መሰለ ሲቸግረው የቃማ ወረቀት ሲበላሽበት ጭንቅ ዋሲጣ ቢልክ ምን ቢልክ አልሳካለ ሲል አረ እንደው ከድሬ እንደው እንደው እንደው ኮርማ ሁን በህይወት ያለው ሳይጠቅም ሞተ ሰው ሊጠቅም ሞኝ አንተ ጠንከር ብሎ መስራት process ኡን ማወቅ document ኡን ማወቅ ካልቻለ ደግሞ ሂድ ስትባል ኮስተር ብለህ ትጥቅህን ጠበቅ አድርገህ ወደ ሀገር መመለስ ነው ኸድር አቡበክር ምናምን አያድንም والله ላይ አያድኑም የሚያድኑ ቢሆን ስንት የሚያድኑት ነበር ዘንድ ጀላኒ የሚደርሱ ቢሆን ታዲያ እንደ በግዳድ እንዲ በሺዓ ስትጨማለቅ እንዲ ሲጫወቱባት እንደው ፈረንጅ መጥቶ ሲሸናባት በአንድ ቀን እንኳን ቀና ብለው ከራማቸውን አይወረውሩ እሳቸው? ለዘመዶቻቸው ለልጅ ልጆቻቸው ያልሆኑ ለእኔና ለአንተ ከጎጃም መጥተን ሊጠቅሙን ነው የሆነ የሚወረውሩት ዱላ ቢኖራቸው ጀይላኒ እንዲያው በግዳድ እንዲፍርስርስ ስትል ያዩ ሀገራቸው ያለው እኮ ነበር ዝም አይሉ ነበር ስለሌላቸው ነው የሉ ነው ነው እንዴ ቢያንስ አንድ ሰፈር እንኳን የሆነ ቡድን አይመሩም እንዴ ካሉ ተራ ጎረምሳ እንኳን የሆነ ነገር እያስተባበረ ባለበት አፋሚኑ አንተ ሰዎች ለመሆኑ በአላህ የሚያጋሩት ተማምነው ነው ለመሆኑ አን ተእትየሁም ጋሽየቱ ሚን ዐዛቢላህ ከአላህ ቅጣት የምትሸፍን እንደማትመጣባቸው ተማምነው ነው ማን ያስቀርልናል ብለው ተማምነው ነው አው ተእትየሁም ሳዓቱ በግተተን ወይም የተንሳኤ ቀን በድንገት ዱብ ብትልባቸውስ እንደተኙ ጫማ ቢቆምስ ማን ዋስትና ሰጣቸው አይቆምም ብሎ وهم لا يشعرون الناس ሳያውቁ قل بل هذه ይቺ ሰቢሊ የኔ መንገድ ነች አድዑ ኢላ ላህ ወደ አላህ የማስተምርባት መንገዴ ናት ይቺ በላቸው አላ በሲረትን አነ ወመን ይተበዐኒ እኔም ሆንኩ እኔን የተከተሉኝ ሁሉ በእውቀት ላይ ተመስርተን የምናስተምርበት መንገዳችን ነው በላቸው وسبحان الله لا الله ስራት ይገባው وما انا من المشركين እኔ ጣዖት ከሚያጋሩት ሰዎች አይደለሁም እኔን የሚከተል ሁሉ የኔን ፈለግ ይከተል ወማ አርሰልና ሚን ቀብሊክ ከአንተ በፊት አላክንም ኢላ ሪጃለን ሰዎችን እንጂ إلا رجالا ወንዶችን እንጂ ሰው ለምን አልተላከ ማነው መላእክት ለምን አልተላከ የሚሉ ካሉ በፍጹም አንተ ላይ አይጀመርም ካንተ በፊት የነበሩትም ሰዎች ናቸው ወንዶች ናቸው نوحي إليهم ወህይ የምንልክባቸው ሚን አህል ቁራ ከመንደሮች ባለቤቶች መረጥ አድርገን አንዱን እንሾመዋለን አለ አላህ አፈለም የሲሩ ፊል አርድ ለምን በመሬት ላይ በመሬት ላይ አይንቀሳቀሱም አይጓዙም فينظروا كيف كان عاقبة الذين من قبلهم ከነሱ በፊት የነበሩ ሰዎች መጨረሻቸው እንዴት ይመስል ምን ይመስል እንደነበረ ለምን አይመለከቱም ዝም ብለው አንተ ላይ ለምን ይሽከረከራሉ ታሪክን ማወቅ እኮ የትምህርት በር ይከፍታልና ነው ولدار الآخرة خير للذين اتقوا አላህን ለሚፈሩ ሰዎች የአኼራ ኑሮ የአኼራ አገር ያማረች ናት አፈላ ተዕቂሉን አእምሮ የላችሁምና አታስቡምን አለ አላህ አካሂደት ሰይአተ ሩሱል መለክተኞቹ ተስፋ ሲቆርጡ ወበኑ ሲጠራጠሩ አነሁም ቀድ ኩዚቡ አላህ ያስተባበላቸው አላህ ያ ቃል የገባላቸውን ያስቀረባቸው ህዝቦቻቸው እንደፈለጉ የፈለጩባቸው ሲመስላቸው ጃአሁም ነስሩና የኛ ድል ብቅ አለላቸው ይላሉ ማለት ነቢያቶች በቃ እንግዲህ የታጋሾች ታጋሽ ነቢያቶች ናቸው እነሱ እንኳን ትግስታቸው ሂዶ ሂዶ ሂዶ በጣም ስለረዘመባቸው ተስፋ ቆርጠው ወሆን አነሁም ቀድ ኩዚቡ በቃ ያ ቃል የተገባላቸው ሁሉ የቀረ መስሏቸው ጠላቶቻቸውም እንደፈለጉ ውሸታሞች ናቸው ውሸታም ባትሆኑ ኑሮ የታለ የምታስፈራሩብን ነገር ብለው ውሸታም መሆናቸውን በጋሃድ ያስመሰክሩባቸው ሲመስላቸው ጃአሁም ነስሩና ድላችን ዱብ አለ እርዳታችን ብቅ ፈኑጂ የመነሻ የፈለግነውን ነፃ ወጣ ነው ወላ ይረዱ በእሱና عن القوم المجرمين ከጣታችን ካመፀኛ ሰዎች ማን ይመልሰዋል የመጣከናል አላህ የመጣለት ቅጣታችንን የሚያስቀረው ማንም የለም لقد كان في قصصهم عبرة لأولي الألباب أمروا ላላቸው ሰዎች ሁሉ በእነዚህ ሰዎች ታሪክ በእነዚህ ነብያቶች ታሪክ በእነዚህ ባለፉ ህዝቦች ታሪክ ውስጥ ብዙ አስተምህሮት አለ ما كان حديثا يفترى يمكتف وري النبرم ولكن تصديق الذي بين يديه كسو بفيت ينبرون يمياسبابرن يميارغاغطنا وتفصيل كل شيء يهل نجر مابراريا نو وهدى قنا منقدم نو ورحمة رهراهم نو لقوم يؤمنون لم يامنوا سوى كل إلى الله سبحانه وتعالى ነብዩላህ ዩሱፍ ታሪክ ከሞላ ጎደል እንደዚህ ነው የነብዩላህ ዩሱፍን ታሪክ አንድ ደረሳና አንድ ሼህ ቀለዱበት አንዱ ምን አለ ልጅ አባቱ ትንሽ ግን ሰደቃ ሄደው ለሁለት የማትበቃ ቁርስ ነገር አቀረበ ሰውየው በኋላ ደረስየው ይሄን ሼህ busy አድርጎ ራሱን ይበላ ይፈልጋል እነ ሼህ አላቸው እንደው እስቲ እንደው የዩሱፍን ታሪክ ሲሰፋ አድርገው ይንገሩኝ እንደው እንዴት ነበረ ለመሆኑ እንደ ጥሩ ነገር አለ ይባላል አላቸው ሲያውት እሳቸው ዘዴው ገባቸው ሸህየውም ذكي ናቸው አንዳንድ ሰው እኮ ራሱ ነው ብስል ያደርግና ሌላው ሰው ሸሁም ምኑ አስተማሪውም አባቱ ምንም ማያውቅ ይመስለዋል ሸህየው ለካን ከሱ የበለጡ ናቸው አይ ተው ልጅ የዩሱፍ ነገር ጠፍቶ ተገኘ ነው የሚባለው ዝም ብለህ ገንፎውን ላጣል የዩሱፍ ታሪክ እንዲህ ብዙ ብዙ ጊዜ የሚወስድ ነገር ነው ለማለት ነው የዩሱፍ ታሪክ ግን እንዴት ነው እስቲ ከመነሻው ይዘን ትምህርቱን እየተከታተል ነው አስተምሮቱን እያየ ነው እስቲ ለመምጣት እንሞክር يوسف عليه وعلى نبينا أفضل الصلاة وأزكى التسليم ታላቅ ሰው ናቸው የደረሰባቸውን ፈተና አይታችኋል። መቼም ለኛም ብሎ ቢሆን ይህን ሰውዬ የፈተነበት አላህ የሚገርም የሚገርም ፈተናዎች ናቸው። ዩሱፍ ተቸግረውም አዩት። ዩሱፍ ተፈልገውም አይተውታል። ዩሱፍ ስልጣን ይዘውም ተፈትነዋል። ስለዚህ ፈተናዎች መቸገር ብቻ፣ መታሰር ብቻ፣ መንገላታት ብቻ አልነበረም። አላኩልን ዩሱፍ መጀመሪያው ከአንደኛው እስከ ከአንደኛው እስከ 11 ያሉትን አያዎች ተመልከቱ ወይም ከአንደኛው እስከ ሰባት ያለው ህልም የሚባል ነገር ያለ መሆኑን በግልጽ አይተናል ቁርአን ከፊደላቶች የተውጣጣ ቢሆንም ሰዎች ተመሳሳዩን ነገር ሊያመጡ አለመቻላቸው የአላህ ቃል መሆኑን ማረጋገጫም አሳይቶናል የቁርአን በአረበኛ የመውረዱ መልእክትም ምን እንደሆነ አረቦች በትክክል እንዲረዱትና በቋንቋቸው ስለወረደ አልገባንም ብለው እንደ ምክንያት እንዳያቀርቡ ቁርአን ውስጥ በጣም የሚያምሩ ታሪኮች እንዳሉና እነዚህን ታሪኮች ሰው ልብ ወለድ አልወለድምን ወይ ዝም ብሎ ተረተረን ፖሊስና እርምጃ ነው ምትሉ ታላቁ ፊልም ታናሹ ፊልም ምንም የማይረባ ውሸት እኮ ነው ይህንን ከማየት ቁርአን ውስጥ ያሉ ቂሳዎችን ለምን አታሐፍዙም ቁርአን ውስጥ ብዙ ታሪኮች አሉ የነብዩን አለይሂ ሰላቱ ወሰለም ነብይነት በግልጽ ያስቀመጠበት ነበር አላህ ከአንድ እስከ አራት ያለው አራትና አራት አምስት ስድስቶቹ ደግሞ ከሚያስተምሩን አንዱ ህልም የሚባል ነገር ሸሪዓዊ መረጃ ያለው በሸሪዓም ተቀባይነት ያለው ምናልባትም ህልሞች አሁን ይከሰታሉ ማለት እንዳልሆነ ሰዎች ህልም ያያሉ ግን ህልማቸው ሰሞኑን ለምን አልሆነልኝም ብለው በህልማቸው መቻኮል እንደሌለባቸውም ያሳያል። ወሳኝ ጉዳዮች ላይ ጥንቃቄ ማድረግ እንደሚገባም ያስተምረናል አላህ የኢብራሂም ቤተሰቦች የኢብራሂም ዘሮች የአላህ ትሩፋት ተለይቷቸው እንደማያቅም ያመለክተናል ከሰባት እስከ አስር የአላህ ስብሓንሁ ወተዓላ አንድ ሰው ዝም ብሎ በተፈጥሮ ምንም ነገር ሳይኖር ከመሃላቸው አንዱን ልጅ ሊወድ ይችላል ለምን ወደድ አይባልም ልጆቻችሁን እኩል ለምትወዷቸው ከአንድ አባት ከአንድ እናት የተወለዱ ልጆች እንኳን አንዱና ሌላው ሊለዋወጥ ሊበላለት ይችላል የሰው ልጆች በምቀኝነት የተነሳ ከምቀኝነት ጋር በተያያዘ ከፍተኛ ወንጀሎች ሊፈጽሙ እንደሚችሉና ብዙ ወንጀሎችም እየተሰሩ ያሉ አሁንም በምቀኝነት መሆኑንም እናያለን ምቀኝነት እንኳን በአዶች ጋር አይደለም ወንድማማቾች መካከል ገብቶ ከፍተኛ ወንጀል ሊያሰራቸው እንደሚችል በሰፊው አይተናል። ሁለት ችግሮች ሲፈጠሩ ከሁለት ችግሮች ጉዳቱ አነስተኛ የሆነ ነገር መፈጸምም ተገቢ መሆኑን አይተናል። ትላልቆች ለትናንሾች የማዘን ባህሪ እንደሚታይባቸው በግልጽ ተመልክተናል ከ አንድ እስከ 14 ያሉ አንቀጾች ደግሞ ምንም አይነት ጥንቃቄ ቢደረግ ከአላህ ቀደር መዳን እንደማይቻል ያመለክታል ሰዎች በጉዳያቸው ላይ ሰዎች እንዲረዷቸው ከፈለጉ እውነተኛ መሆን እንዳለባቸውም እንመለከታለን ሰዎች ተለዩን፣ ሞቱብን፣ ምናምን ተቸገሩ ብሎ ማዘን ወንጀል እንዳልሆነ ያመለክታል። ቢያዝን ለምን አዝን ካይባል አዝኖ ግን የአላህን ቀደር የሚዋጋ ከሆነ ግን አደገኛ ነው። ዚብ ሰዎችን ሊበላ እንደሚችልም የተለመደ ነገር እንደነበረም ያመለክታል። ከአስራ አምስት እስከ 18 ያሉት አንቀጾች የሚያስተምሩት ነገር ቢኖር ሙእሚን የሆነ ሰው አላህ የሚያስቀይምን ወንጀል አይሰራም ማለት እንደማይቻል ሊሰራ እንደሚችል ትላልቅ እንኳን ቢሆኑ ስህተቶችን ሊፈጽሙ እንደሚችሉ የዩሱፍ ወንድሞች እኮ ነቢያቶች ናቸው አላህ Wa Ta'ala ዩሱፍን በዚያ ጭንቀት ላይ እያሉ በተለያየ መንገድ አሁን በዚህ ታሪክ ላይ እንደማይሞቱ ወደፊት እንደውም እድሜያቸው ረጅም እንደሚሆንና ብዙ ተአምር ሊሰራ እንደሚችል በሳቸው ታሪክ ላይ ማሳወቁ የአላህ አዛኝነትን ያመለክታል። ሰዎች ይቅርታ ለመጠየቅ ሌሊትን መምረጣቸው ምን ያመለክታል? ያጠፊ አይኑ ያጠፉ አይኖች ያጥፊዎች አይኖች አይናፋር እንደሆኑ ሰዎች መቼም ጥፋት ካጠፉ ለመደባበቅ እንደሚሞክሩ የግድ ፊት ለፊት መምጣት እንኳን ካለባቸው ፊት ለፊት በብርሃን ማየትን እንደማይደፍሩ ያመለክታል። ትግስት ምን ያህል ጥሩ ነገር እንደሆነም በግልጽ አይተናል። እስከ ሀያ ሁለት ያሉት የሚያስደስት ነገር ሲገኝ መደሰት ተገቢ መሆኑን በዱንያም ሆነ በአኼራ ነገር ላይ ጥንቃቄ ማድረግ አስፈላጊ መሆኑን የጉዲፈቻ ልጅ ልጅ ነኝ ልጅ ነው ማለት ተገቢ እንዳልሆነ የተሻረ መሆኑን ህልምን መፍታት ህልም መፍታት ለተወሰኑ ሰዎች አላህ የሚሰጠው የተለየ ስጦታ እንጂ ማንም ሰው ዝም ብሎ በግምት የሚፈታው እንዳልሆነ ከአላህ ጋር ፉክክር የገባ ሰው መጨረሻ ውድቀቱ በሱ ላይ እንደሚሆን የልጅነት እድሜ ለአቅመ አዳም የሚደርሰው መቼ እንደሆነ ጥንካሬ የሰውነት ጥንካሬውና ያስተሳሰብ ጥንካሬው ሲደርስ እንደሆነ ያሳያል ሀያ ሶስት እና 25 ላይ ያለው ደግሞ የሴትዮዋን ነገር ነው የሚያመለክተው ልብ በሉ ሀያ ሶስት እንዲሁ ሰውየው ራሱ አስተምሮቱን ተወጥቷቸው አስተምሮቱን ሳይጽፉ ቀሩ ሸህ አቡበክር ዛይሪ እስቲ ወይ ለምን ተውት በአላህ ስለው ታለፉት ከ23 ወራወደቱ ለቲ ሆ في بيتها ወንድና ሴት እኔ የምማረው ነገር አለኝ ሸኺየው ዝጥለው ሲሄዱ ወንድና ሴት አንድ ላይ በብዛት ከቆዩ ሰይጣን ስራውን ሊሰራ እንደሚችል በግልጽ ያሳያል ሰይጣን በጓደኛሞች አይደለም በተመጣጣኝ ወይም በተመሳሳይ እድሜዎች ላይ ሳይሆን በስልጣን የሚለያዩትን በእድሜ የሚበላለጡትን ሰዎች በስሜት ገፋፍቶ ወንጀል ላይ ሊጥላቸው እንደሚችል በዩሱፍና በዚህ ሴትዮ ታሪክ አይተናል። ወንዶች ብቻ ሳይሆኑ አስገዳጆች አንዳንድ ጊዜ ሊቀየር እንደሚችል አመልክቷል። የለም እንደዚያ የሚል በቀል ባለ አላህ Wa Ta'ala ባሮቹን ነፃ ሊያደርግ ከፈለገ በማን ሊያነጻ እንደሚችል አይተናል። ማን ነው ምስክርነት የሰጠው? ሕፃን ልጅ እሳቸው ግን አላስተማሩ የሚገርማቸው ነው እኮ አስተምሮቱን ጥለው ታለፉ طيب ከሀያ ስድስት እስከ ሀያ ዘጠኝ ያለውን ግን አስተምረዋል መቼም ምንም ይሁን ምን ሌላን ሰው እንኳን ቢያስከፋ ተከራካሪን እንኳን ቢያስከፋ ከራስ ላይ መከራከር እንዳለብህ ያስፈልጋል ተከላከል እሳቸው ተከላክለዋል ምን ብለው ይህ ራወደትኒ ምን አራደ ቢአሊከ ሱዋን ስትል እሷ የማንን ያብዬን ወደምዬማ አይሆንም አላህ Subhanahu Wa Ta'ala ባሮቹን በሚያከብድበት እንዳከበራቸው አይተናል የሚገርመው የሴቶቹ ተንኮል ከባድ እንደሆነም በዚህ አንቀጽ ውስጥ ተምረናል ሴቶች ተንኮላቸው ከባድ ነው ደካሞች ናቸው አቅም የላቸው ምናምን አይደለም የሚባለው ላ ፊ ባቢ አሻዋ በስሜት ዓለም ላይ እንደ ሴቶች ተንኮለኛ የለም እነ ከይደ ሸይጣን ካነ ضعيفا ሰይጣን በስሜት አካባቢ ላይ ያለው ተንኮሉ በጣም ደካማ ነው የትም አይደርስም ከመወስወስ አያልፍም እሷ ግን አጋጣሚ ካገኘች ልታስገድድም እንደምትችል ነው ያየው ታዲያ ይሄ በዩሱፍ ጊዜ ከተደረገ በዘንድሮ ጊዜማ እንዴት ነው ነገሩ እኔ ፍራ ብያለሁ ለተናግር ያለሁ የተጃጃልክ በኋላ ይሄ የኢጃዛ ቤት ነገርም መታሰብ አለበት እ የኢጃዛ ቤት ነገር ጥንቃቄ ማድረግ ያስፈልጋል ይሄ ለመሆኑ ማን ነው የሚደፈረው ማንም ቢብሎ ዩሱፍ እኮ ቢብለው ነው አይደል ሊደፈሩ የነበሩ ሊገደዱ ይህን ያህል የተዘጋጀች ሴት አሁን እምቢ ብሎ የሚወጣ የትኛው አማኝ ነው طيب ለአንድ ቀን እሺ ለሁለት ቀን እሺ ለሳምንት እሺ ለወር እሺ አመት ሙሉ ሁለት አመት ሙሉ አጅነቢ ሴት ጋር እየተጋፋ ምን ይበጃችኋል ኧረ አላህ ኧረ ምን አድርገንህ ነው እንዲያው ይሄንን እንዲያው ይሄንን በላይ ያመጣህብን አይደል በላ መጥቷል ዘንድሮ ነው ደህና ነው ሁለት ወር ማለት ነው የሁለቱ ቀጠሮ ነው ተረሳ ሁለት ወሩ ሁለት ወሩ ጋር የተያዘው ችግር ለምን መጣ ይሆን ብላችሁ አስባችሁ ታውቃላችሁ እኔ ቤት ያለው በላይ ይሆን ብላችሁ አስባችሁ ታውቃላችሁ እኔ ሊሆን ይችላል ያለ ሰው አለ አይ በውስጥ እኮ ሊሆን ብላ አስቧል ግን እቺ አንድ የክራይ ተብሎ የሚከፍሏት ብር እኮ ችግር ነው ያው ብር አለው ያ ኢትዮጵያ ስምማ እኮ የኢትዮጵያ ስሙ የተረገመ ስም የተሰጠው ብር ለመረጋጋት ለጭንቅላት እንኳን የመረጋጋት እድል ያልተሰጠው ዛሃብ አረቦቹ ወርቅ አሉት ዛሃብ ዛሃብ ማለት መክነፍ ማለት አይደል እሱን ተከትሎ ማበድ ማለት እኮ ነው ما سمي الذهب ذهبا إلا لذهاب عقل المرأة به ወርቅ ሲሏቸው ሴቶች ሰላት ረካውን የሚጠፋቸው ልክ እንደዚያ ማለት ነው እኮ አሁንም ያለው ስለዚህ ምናልባትም የዩሱፍ አይነት ጀግንነት እንኳን አይገኝም ጠንካራ ነኝ እንኳን ብትል ከዩሱፍ ትጠነክራለህ ስለዚህ ባካችሁ አላህን እናስቆጣ ከሰላሳ እስከ ሰላሳ አራት ያሉት አንቀጾች ደግሞ ተመልከቷቸው ሰዎች ታሪኮችን መስማት ይፈልጋሉ የሆነ ወሬ ሲወራ ወዲያውኑ ማዳረስ ሰዎች ክብራቸው ሲነካ መበቀል እንደሚፈልጉም ደግሞ አይተናል